ራ ከሌሎቹ መነሻዎች ለየት ያለ ነው የሚሆኑ አሊፍ ላም ራ ነበር እስካሁን አሁን ደግሞ አሊፍ ላም ሚም ራ አንዳንዱ አለም ብሎ የሚያነብ አለ አሊፍ ላም አለም ይህንን ደግሞ ምን ሊለው ይሆን እንዲህ አለ አሊፍ ላም ሚም ራ الله أعلم بمراد هذه الحروف بل الذي بدلوت من اللي تفلقت الله من يا أنا الله أعلم وأرى بلن ما لفنا بلو المفسر ما ترجعت فلقال قرآن إلا حديث إلا هي إلا ما لفنا تلك أني تلك ما أسماء الإشارة للبعيد لو زلاه أسماء الإشارة بعيد له بين الله سبحانه وتعالى በርቀት ያመለከታቸው እኛ አለ አያቱል ኪታብ እኛ ማለት በደረጃቸው ከፍ ያሉት ለማለት ነው ከፍ ደረጃቸው ከፍተኛ ቦታ ላይ ያለው ለማለት ነው እንጂ አስማ አልሻራ አጠገባችን ነው ያለው ቀጥሎ ያለው ምዕራፉ እዚህ አለ ቲልከ አያቱል ኪታብ አያቱ ምን ልኪታብ ከታላቁ ቁርአን የተወሰኑት አንቀጾች ናቸው والذي أنزل إليك من ربك الحق كالله كجيته ودانت يوردو بتشن يومنت مالت السنة على الله ከአንተ ወደ አላህ የወረደው ብቸኛ እውነታ ማለት እሱ ነው ግን ብዙ ሰዎች ይህንን አያምኑም ላኪን አክሰረ ናስ ላ ዩእሚኑን بأن الله بأن الذي أنزل إليك من ربك هو الحق كجتاه ودانت يوردو بالتنيا ونتاس مهونون أيوة أيوة طلعتهم بذو سوى الله الله مالت الذي رفع السماوات بغير عمل ترونها የምትታይ ውጋግራ ቋሚ ምሰሶ ሳያደርግ ሰማያትን ያቆመ ጌታ ነው አላህ ቢገይሪ አመሊን ተረውነሃ የማይታዩም አቋሚዎች አሉት አላህ የሚያውቃቸው እኛ የማናያቸው ማለትን ያሳያል ወይም አላሁ الذي رفع السماوات بغير عمل አላህ ማለት ያ ሰማያትን ያለ ቋሚ ያቆመ ያነሳ ጌታ ነው ከፍ ያረገ ጌታ ነው ተረውነሃ ማድረጉን እያያችሁት ነው ይኸው ታወጣላችሁ ثم استوى على العرش كزيام الله سبحانه وتعالى بعرش لا يكفل وسخر الشمس والقمر هاي الناس عرق علم عند فلقة قراتشو كل يجري لأجل مسمى كلاتشوم يمروطوت لا توسنا قدينو هاي اللي توسنا قدينا قال فتلا لك شرق عام من ديهو يدبر الأمر قد داوتين يستنبر الله يفصل الآيات አንቀጾችን ያብራራል ለዓለኩም ቢሊቃኢ ረቢኩም ቱቂኑን ምናልባትም ከጌታችሁ ጋር መገናኘት አለ ብላችሁ እርግጠኛ ትሆኑ ዘንድ ነው ይህንን የሚያለዋውጥላችሁና እንድታምኑ የሚያደርጋችሁ وهو الذي مد الأرض ምድርን የዘረጋ ጌታ ማለት አላህ ነው ወጀዐለ ፊሃ ምድር ላይ ምድር ውስጥ ያደረገ ረዋሲየ ታላላቅ ጋራዎች ረዋሲ صفة لموصوف محذوف جبال الرواسي جبالا مرتفعات كما يتقس يهونو ጋራዎችን በእሷ ውስጥ የተከለ ጌታ ነው ወአንሃረን ታላላቅ ወንዞችንም የፈጠረ ጌታ ነው ወሚን ኩል ሰመራት ከየፍራፍሬም የፈጠረ ጌታ ነው አላህ ጀዐለ ፊሃ ምድር ውስጥ ፈጥሯል ዘውጀይኒ እትነይን ሁለት ሁለት ወንዴና ሴቴ ወንዴና ሴቴ እያረዘ ዩግሽ ለይለ ነሃር በሌሊት ቀንን ያሸፍናል በቀን ሌሊትንም እንዲሁ ኢነ ፊ ዛሊክ እነዚህ በመፍጠሩ ለአያትን ሊቀውም እየተፈከሩን ለሚመራመሩ ሰዎች አያሌ ተአምሮች ይታይባቸዋል እንዲሁ አንድ ሰው መሬትን ብቻ እኮ ቢሰፍር ከዚህ በመካ ድረስ ዝም ብሎ በእግሩ ይሄድ ታምራይ አያይም? ጫካ ብትገባና የሆኑ እንትኖች ሰፈሮች ብትዞር አንዱን ከፍ አንዱን ዝቅ አንዱን ጉድጓድ አንዱን ድንጋይ አንዱን እንጨት አንዱን ምናምን አድርጎ የፈጠረውን ቢያይ يوقن ان لهذا الكون خالقا ይህ ዓለም ከኔም ካንተም በላይ የሆነ ራሱን የቻለ አቅም ያለው የተሟላ ብቃት ያለው እውቀት ያለው ፈጣሪ እንዳለው እርግጠኛ ይሆናል። ለዚህ ብለው ሰለፎቹ ከበድ ሲለን የኢማን ነገር ደከም ሲል ጫካ ነበር የምንገባ ይላሉ። ጫካ ላይ ሆነን ብቻ ዛፉ ላይ ያሉትን ነፍሳቶች መመልከት እኮ ነው። ማን ይመግባቸዋል? ማን ነው የሚያበላቸው? የት ነው የሚያድሩት? የት ነው የሚውሉት? ማን ፈጠራቸው? እነ ፊ ዛሊከ ለአያትን ሊቀውም የተፈከሩን ወፊ ልአርዲ በምድር ውስጥ ቅጣዑን ሙተጃዊራት ተጎራባች የሆኑ ቁርጥራጭ መሬቶች አሉ። ምን አይነት ነው ቁርጥራጭ ማለት? አንዱ ቀይ፣ አንዱ ጥቁር፣ አንዱ አመዳም የሆነ የሆኑ ያፈራቸው አይነቶች ማለት እኮ ነው። ቦረቦር ዋልካ ምናምን ታውቃላችሁ? ቦረቦር ዋልካ ጎጃሜ ነው እሱ ነው ነው አባይ ማዶም አለ። አልወይም እንዲህ ያሉ መሬቶች አሉ። ጥቁር መሬት፣ ዋልካ መሬት አዲስ አበባ የሚላሉ ይመስለኛል። ምናምን ጥቁር መሬት ነው የሚሉት መረሬ መሬት ይላል ኦሮምኛ ይመስለኛል መረሬ መቼም አልሙሂም መረረም አፈጠም አሉ የተለያዩ መሬቶች ቅባ ተጃውራት የሚገርምህ እኔ አውቃለሁ የአንድ አጎቴ መሬት የግብርና የእርሻ መሬት የነበረ ግማሹ ጥቁር ነው ግማሹ ቀይ ነው ዳ መሀል ላይ ሆኖ ማለት ነው እዚያ ጥቁሩ ላይ የሚዘራው እህልና ይሄኛው የተለየ ነው ያኛው የሚፈልገው የእርሻ አይነትና ይሄኛው የተለየ ነው ቅባዑ ሙተጃውራት وجنات أكل تشمل من عناب كوين وزرع لا زر زروت النباكلا الناتر ونخيل تمر سنوان وغير سنوان ቅርንጫፍ ያለው ቅርንጫፍ የሌለው ዝም ብሎ አንድ ወጥ ሆኖ አላው ላይ የሚያፈራ አለ። አንዳንዱ ደግሞ ቅርንጫፍ ሆኖ በየቅርንጫፉ የሚያፈራ አለ። ዩስቃ ቢማኢን ዋሂድ የሚገርመው ይሄ ሁሉ አትክልት በአንድ አይነት ውሃ ነው የሚጠጣው አንዱ ባለ ቅርንጫፍ አንዱ ያለ ቅርንጫፍ ለምን ይሆናል ወንፈድሉ ባዕضሃ አላ ባዕضን ፊ ልኡኩል አንዱን ከሌላው በጣም እናለዋውጣለን ከማንጎና ከብርቱካን አንጫፍታል ሰው ሊለያይ ይችላል እኮ አንዱ ብርቱካን ነው የሚወደው አንዱ ማንጎ ነው የሚወደው ከተምርና ከወይን مختلف بعضها عن بعض في الأكل ግን አንድ አትክልት ውስጥ እኮ ነው ያሉት እነዚህ ከምን አገኙት ይህንን እነ ፊ ذلك لآيات لقوم يعقلون በእነዚህ ፍጡሮች ብቻ ቢመራመር አያሌ ተአምሮችን ሊያገኙ ይችላሉ ግን አእምሮ ይጠይቃል አለ አላህ ሰዎችን አይተን እንኳን ወይን ተዕጀብ ቢገርምህ ተገርመሃል በእነዚህ ሰዎች በመካዳቸው በመፈራቸው ፈአጀቡን ቀውሉሁም ወኢን ተዕጀብ ፈዐጀቡን ቀውሉሁም ማለታቸው ነው የሚገርመው ምን ምን ብለዋል አኢዛ ኩና ቱራበን አኢና ለፊ ኸልቅን ጀዲድ አፈር ከሆን በኋላ እውነት እንደገናኛ ደግሞ አዲስ ፍጡሮች እንሆናለን ነው የምትለን ማለታቸው ነው እንዴት አሉ እኮ አረ ሉና ሳያችሁ بعدما كنا بعدما عمود ذكرى كل ممزق إنكم لفي خلق جديد يالا مسر كسوالا نون من قراته حلو بتستس لنا فرد بيه كبلان بحالا بقى አንድም ነገር ሳይኖረን እንደገና ሰው ሁናችሁ ትነሳላችሁ እያለ የሚሰብክ ሰው እኮ መጣ ጉዳችሁን ስሙ ብለው የነቢዩን አለይሂ ሰላቱ ወሰላም ሞኝነት ሊያስረዱ ወኢን ተዕጀብ ፈዐጀቡን ቀውልሁም የሚገርም ነገር ካለ ምን ተራ ነገር ታወራለህ እንዴ አንተ ንግድ ማለታቸው ምናምን ይህ ተራ ነገር አይደል እንዴ የሚገርመው አይዳ ኩና ዕዛመን ወሩፋተን አይና ለመብዑሱን ማለታቸው ነው አይዳ ኩና ቱራበን አይና ለፊ ኸልቅን ጀዲድ ማለታቸው ነው ሞቶ መነሳትን እኮ ማ ሌላም ብለዋል ሌላም የሚገርም ነገር እኮ ብለዋል أجعل الآلهة إلها واحدا إن هذا لشيء عجاب أولئك الذين كفروا بربهم እኛ ማለት እኮ በጌታቸው የካዱ ናቸው አላህ የለም ሲሉ አፋቸው ተለቀቀ ተከፈተ ኢዛ ለም ተስተሒ ፈስነዕ ማ ሺእት የምታከብረው ከሌለ እንደፈለክ ትናገራለህ ህግ ካልፈራህ ማንን ትፈራለህ ወኡላይከ አልአግላሉ ፊ አዕናቅህም እነሱ ማለት እኮ ዳጎና ወይም እንትን ነው ምንድነው እዚህ ማሰሪያ ነው አንገታቸው ውስጥ የሚደረግባቸው ናቸው። የቂያም ቀን ቅጣቱ እንዲህ ነው የሚደረገው። እዚህ ላይ እንደዚህ ታሰርና ወደ ታች ማየት አይችሉም። አርጎ ብቻ ነው። ይሄው አሁን በየማዕከላዊ በየምናምን እኮ ሰዎችን የሚያንገላቱበት የስራ አይነት ነው፣ የቅጣት አይነት ነው። ወኡላይከ አስሓቡ ናር የእሳት ባለቤቶች ማለት እነሱ ናቸው። ሁም ፊሃ ካሊዱን ጀሀነም ውስጥ ለዝንት ዓለም የሚኖሩ ሁነው ይላል ሞባይል ላይ ያላችሁ ልጆች ድምጣችሁን ቀንሱ ድምፅ ቀንሱ ويستعجلونك بالسيئة قبل الحسنة يستعجلونك يفطنوها يتقدفوها بالسيئات بقطات يتقدفوها يتعلق قطاته متى هذا الوعد هي متاسفر الرابط نقل يتعلق ويستعجلونك بالحسنة بالسيئات قبل الحسنة يستعجلونك يتقدفوها بالسيئات بقطات يتقدفوها يتعلق አንተ እናሳየን እያሉ ማለት ነው ከዚያስ وقد خلت من قبلهم المثلات እነሱን የሚመስል ዕቁባት ቅጣቶቹ ተመሳሳይ ቅጣቶች አልፈዋል እኮ አዲስ ነገር አይደለም የአላህ መቅጣት ያልታየ ነገርና አሁን አዲስ የሚሞከር እኮ አይደለም وقد خلت من قبلهم المثلات المثلات أي العقوبات واحدة واحدها مثلة التي قد أصابت المكذبين في الأمم الماضية مثلات ቅጣቶች አልፈዋል ተመሳሳይ ቅጣቶች ለማለት ነው ይላል ወኢነ ረበከ ለዙ መግፊረትን ሊናስ ጌታ የምህረት ባለቤት ነው ለሰው ልጆች አላ ظልምህም በጥፋታቸው ባጠፉ ሁሉ ዝም ብሎ ቅጣት ብቻ አይደለም የሚወስነው የሚምርበት አጋጣሚም አለ ወኢነ ረበከ ጌታ ግን ለሸዲዱ ልዕቃብ ቅጣተ ብርቱ ነው የያዘ ቀን የቀጣ ቀን እንደሱ የሚቀጣ የለም ፈየውመኢዝን ላ ዩዓዚቡ ዓዛበሁ አሐድ የዚያ ዕለት የያዘ ቀን እንደሱ የሚቀጣ ማንም የለም ወላ ዩሲቁ ወሳቀሁ አሐድ እንደሱ የሚያስርም ማንም የለም የፈለገው ቅጣት ቢቀጣ የሰው ልጅ የዓለማት የዓለማት አስቸጋሪ ፖሊሶች ተሰብስበው ቅጣታቸውን በሙሉ አንድ ሰው ላይ ሙከራ ቢያደርጉ ቢተገብሩ እንደ አላህ ቅጣት አንድ በሊል ይሆን አይሆንም ቅጣቱ ክብደቱ ነቢ ዒባዲ አኒ አነ الغفور الرحيم وأن عذابي هو العذاب الأليم ባሪያዎችን አገልጋዮችን ንገር አለ አላህ ስብሓንሁ ወተዓላ ለማን ለነቢዩ ስ ሰለም ንገር ለህዝቡ አዋጅ አውጅ ምን ብለህ አኒ እኔ አለ አላህ አነ ልገፉር ረሒም መሀሪ አዛኝ ሩህሩህ እንደኔ የለም ብለህ ንገር ይሄ ብቻ ነው ወአነ ዓዛቢ هو العذاب الأليم يني قطعات دقمو ينيام قطعات مالات يني قطعات بجانو بله نقر هلتم كبار نو بزو زوقن إن الله غفور الرحيم إنه حفظو إن الله غفور الرحيم بجان اللمكو مكرات يالبه عذاب الأليم من الناس فالنقر لما اللي تادر قال لباكا الله غفور الرحيم ليلة يا الله غفور الرحيم نقر نقر ما يتفاهم مثلانو ላኪን አብሮ ነው አዋጅ ይታወጅ የተባለው ጥርቃብ ናቸው አንድ ላይ ነው የሚሄዱት አንዱን ጥሎ አንዱን አንጠልጥሎ የለም ደስ ያለህን ይዘው ኩለማ ضاء لهم مشوا فيه وإذا أظلم عليهم قاموا مكبد نجر في متى لفوا إن تفصلنا عجبان ويقول الذين كفروا إنا كهديان لالو لولا أنزل عليه آية من ربه من قال لك جيتاو تأمر بمتع نورو لمن كجيتاو تأمر أي متع بلو يطيبها إنما أنت منذر أنت كو أسفراري بتشانا إنما أنت منذر አንተ እኮ ስልጣንህ ማስፈራራት ድረስ ነው ከማስፈራራት አልፈ ማስገደድ አትችልም ኢነማ አንተ ሙንዚር ወሊኩል ቀውሚን ሃድ ለእያንዳንዱ ማህበረሰብ ቀናውን መንገድ የሚያሳይ አለው የሚያመላክት አለ እምቢ ካለ ግን የሚያስገድድ የለም አላሁ ያዕለም ማ ተሕሚሉ ኩሉ ኡንሳ አላህ ሴት የተባለች እንስት የተባለች በሙሉ የምትጸንሰውን ያውቃል። አንተ ሳታውቅ ባሏ አላህ ያውቃል። እሷ ራሷ ሳታውቅ አላህ ያውቃል። ከዚህ የበለጠ አዋቂ ያስፈልጋል? ከራሴ የበለጠ አውቃለሁ ነው እኮ የሚለው አላህ። እሷ መጸነሷን ሳታውቅ ማን ያውቃል? አላህ አርሐሙ ራሒሚን ወማ ተጊዱ ልአርሓም ወማ ተዝዳድ ማህፀን የሚቀንሱትንም የሚጨምሩትንም ማህፀን የሚቀንሰው ማለት ዛሬ ተረገዘ የዛሬ ዘጠኝ ወር በተለምደው ይወለዳል ተብሎ ይጠበቃል ግን መካከል ላይ በሆኑ ክስተቶች ሊቀንስ ይችላል ስለዚህ ደም ከፈሰሰ ለምሳሌ ደም ከመሃል ከፈሰሳት ያቺ ደም የፈሰሳትን ያህል እድሜ ለመጨመር ወደ አስረኛ ወር ሊቀጥል ይችላል ወማ ተዝዳድ የምትጨምረውንም ያውቃል ما تغيض الأرحام كأي تنقص من دم الحيض وما تزداد منه وكل شيء عنده بمقدار كل نجر الله زنده በውሳኔ ነው በገደብ ነው በልክ ነው የሚሰጠው አላህ እሱ የለካውን ማንም አያስቀርም ዓሊሙ ልገይቢ ወሸሃዳ ከሰው ልጆች የተሰወሩትንም ለሰው ልጆች ቅርብ የሆኑትንም በእኩልነት የሚያቅ ጌታ አላህ ነው። አንተ አጠገብህ ያለውና ከግድግዳ በኋላ ያለውን እኩል አይደለም የምታውቀው አይደል? የተነገረህንና ያልተነገረህን እኩል አይደለም የምትሰማው። አማ አላህ የተናገርከውንም የደበቅከውንም እኩል ነው የሚያውቀው። ኢን ቱኽፉ ማ ፊ ሱዱሪኩም አው ትብዱህ ያዕለምሁ አላህ በውስጣችሁ ያለውን ብትደብቁም ይፋ ብታወጡትም አላህ ዘንዳ እኩል ነው ይታወቃል ለምን አሊሙን ቢዛት ሱዱር አንተ ሳታስብ ወደፊት ልታስበው የምትችለውን ሁሉ የሚያጌታ ነው አሁን አብረኸው በስሩ ያለኸው አምላክ እንዲህ ቀላል አይደለም የምትደፍረው እንደ ተራ አለቃ የምትሸውደው ነገር አይምሰልህ አባትህ እንደ ሞኝ አባትህ እንደ እናትህ እንደ ወንድምህ እንዳሰሪህ አይምሰልህ አላህ عالم الغيب والشهادة الكبير ታላቅ የሆነ المتعالي ከፍ ያለ የሆነ አላህ سواء منكم እኩል ነው እናንተ ጋር መን አሰረ القول ومن جهر به ቃሉን ድምፁን ዝቅ ያደረገ በድምፁ ከፍ ያደረገም እኩል ነው እንደዚህ እንደ አላህ እንዲህ ብሎ ተሐዲ የሚያደርግ የለም ብታወራ ባታወራ ድምፅ ከፍ ቢል ዝቅ ቢል አልሰማሁም ድምፅህን ከፍ አድርግ የሚል ጌታ እንዳይመስልህ سواء منكم من أسر القول ومن جهر به ومن هو مستخف بالليل وسارب بالنهار لليت تدبق وتشلكلك يمي سرقم وسارب بالنهار بقهاد أسقدد وبكأنم يمي كمام الله زندك كله له معجبات تكتات يوتشالو من بين يديه كسوي في اللفت ومن خلفه كوالاهم يحفظونه من أمر الله يا الله انت زاد مفتم على مفتم يمك تاكلوا أو يحفظونه من أمر الله مالك بأمر الله يصدرون من أمر الله كالله تزاد زمن نفاتنا يمك تاكلوا له مالك لسوليج معقبات سكتاتا يوجد ملائكة تتعقبه بالليل والنهار قد لك تاشل معكب بالي الجهاز الآن قد إني أسلطاني له معقبات من بين يديه ومن خلفه يحفظونه من أمر الله إن الله لا يغير ما بقوم الله سوش زند يعلم تقر أي كير رهبنا يا نسام دركنا يا نسام قرنتنا يا نسام هممنا يا نسام لا يغير ما بقوم ሐታ ዩገይሩ ማ ቢአንፉሲህም ሰዎች ራሳቸው ራሳቸውን እስከሚቀይሩ ድረስ ህመሙ ሲመጣ ሙክተሊፍ ተለያይተው ከነበረ ህመሙ ሲመጣ ሶላት አይሰግዱ ከነበረ አይጾሙ ከነበረ ወደዚህ ሲመለሱ ነው እነሱ ሳይለወጡ ለውጥ የሚጠይቁ ሰዎች ሳይቶብቱ አላህ እንዲመለስላቸው የሚጠይቁ ሰዎች ሞኞች ናቸው እነላህ ላ ዩገይሩ ማ ቢቀውሚን حتى يغيروا ما بأنفسهم Hmm? አዎ እሱ ተመስሯል። ነዕማውን የሚወስደው እንካትንካ የሚለው ዝናብ ባለው ሀገር ረሃብ የሚቆላው ጤፍ የሚመረትበት ሀገር ጤፍ የሚያንሰው በርበሬ ልትገዛ የምትችልበት ሽንኩርት የሚያስፈልግህ የምትሆንበት ሀገር ውሃ እያለ ውሃ የሚያጣ ማለት ነው እኮ ውሃ አጠገብህ እያለ የአባይን ልጅ ውሃ ጠማት የሚባለው ሲቀጣህ አላህ ሲቆጣ ነው። እንካትንካ ይላል አንዳንድ ጊዜ የሆኑ ሰዎች ባህር ዳር ይዛቸው እንጂ አባይን ላሳይ እኔ ደግሞ አገር ነው ብዬ ላይ ያወጣኋቸውና ማዶ ላይ ያያሉ እዚህ ሀገር ችግር አለ ይሉኛል አዎ በጣም ይርበዋል ይሄ ሁሉ ምናምን ምን ሆኖ ነው ምናምን ይሉኛል ሲለኝ ከቆየ በኋላ አሁን خلينا نضحك على الشيخ ብለው እኮ ነው ይህን ሰውዬ እስኪ እንደው እንሳቅበት እንጫወትበት እንደማለት አይደል በካልቾን በለው ማለት እኮ ነው ወሩረው አባ ጣና ላይ ተዓላ ነው እሽ ሀዛ ይሉኛል ውሃ ነዋ እሽ ሀዛ ጠይብ ዳር ዳር ያለው ለምንድን ነው ምን ይሰራሉ ምን የማይሰሩ ጨርቅ እያጠቡ ምናምን አሁን ይህ ሀገር በአመት አንድ ጊዜ ያው ምስፍቃ ተሰግዶ ስንት ሸህ ለምኖ ዝናብ የሚዘንበት አገር ላይ ከዚያ እርዳታ መጠየቅ አለበት አሉ ደግሞ የሚበላ መድኃኒቱ ጠይቁሽ ምንም አይደለም ምንም ብታ ግን የሚበላ ሽንኩርት ልትለምኑ ከኛ ቲማቲም ከኛ ይምጣላችሁ አታፍሩም አሉ አሃ ነው እሺ ግን አታፍሩም በአላህ አሁን ኢትዮጵያ ባህር ዳር ሄዳችሁ ውሃ ሲቋረጥ እየታጠባችሁ ውሃ ሲቋረጥ አላያችሁም? ሻውር ገብታችሁ አገሩ ምን ይባላል? ባህር ዳር። በጎጃምኛ እኮ ማለት ወንዝ አጠገብ ያለ ማለት ነው። እዛ አጠገብ ያለ ሰው በአላ እንደው ሌላው ቢቀር እንደው ሻውር ገብተህ ረን ያለ ስለዚህ ምንድን ነው ይሄንን እንዲህ ውስብስብ ያደረገው ምን ይመስላችኋል ማዓፍ የለም ዓለምዬን እኮ ነው አላህ የሚወለጀለውና እኮ ነው የትም ቦታ ላይ ዝሙት እንደ ልብ ነው ወለድ እንደ ልብ ነው ውሸት እንደ ልብ ነው ሰው መግደል እንደ ልብ ነው ማሰር እንደ ልብ ነው ታዲያ ማንን ነው ለማን ብሎ ነው እንዲሁ አላህ ረሒም ነው እኮ ለውላ ሽዩኽ ሩካዕ ወበሃኢሙ ሩታዕ እነዚህ ሽማግሌዎች እንስሳት ህፃናት ባይኖሩ እሳት ነበር የሚነደው በየቤትህ لكن الله يرحمنا بأسباب هؤلاء له معقبات من بين يديه ومن خلفه يحفظونه من أمر الله إن الله لا يغير ما بقوم حتى يغيروا ما بأنفسهم شامو رجيت من أرجينه إلى من ألباتكو جماعة الفقدني هنا جماعة لمسكنوه من يمن أبنية طعاتي ألتقني سود موجي قرط ألسبال من يرقال سو بطوال طيب كالله قنه عافية يوسد بها البيبالس ياك كويتي لذي حسابه يتنو بيبال እርግጠኛ ነኝ ሰው ሳይገባ ነበር አስቀድሞ የሚገባው ወኢዛ አራደ አላሁ ቢቀውሚን ሱአን አላህ በህዝቦች መጥፎ ሲፈልግ ፈላ መረደለ መላሽ የለውም ይሄ ነው እንግዲህ መታወቅ ያለበት አላህ ከወሰነብህ የሚከላከልልህ ኃይል የለም የፈለገው መላይን ሸህ ተቀምጦ አርባ ጊዜ ያሲን ቢቀራ አንድ አርባ አይደለም መቶ አርባ ያሲን ቢቀራ አይመልስልህም ማን ነው መላሹ እሱ ወላ መረደ ለሁ ሚንላህ ታዲያ ደግሞ አላህ ወማ ለሁ ሚን ዱኒህ ሚን ከአላህ ሌላ እኮ ሌላ ዘመድ የላቸውም እናለ ሁወ ለዚ ዩሪኩም ልበርቅ አላህ በርቅን የሚያሳያችሁ ነው የሚታይ ነገር ነው በርቅ የሚባል በርቅ ማለት ማለት ነው ዝናብ ሊመጣ ሲል ከዝናብ ጋር አብሮ የሚመጡ ሁለት ነገሮች አሉ አንዱ ድምፅ ያለው አንዱ ደግሞ የሚታይ የሚታየው በርቅ ይባላል ምን አብረቀ ማብራት ለማለት ነው እኮ ሆነ ብልጭ የሚል ነገር የለም እሱን በርቅ ይለዋል እሱን የሚያሳየው ማን ነው የሚተኩሰው ጥይት እየተተኮሰ ነው ወላ የሆነ ምንድን ነው هو الذي يريكم البرق لمن خوفا لما اسفرارات وطمعا كالله تسامل እንድታደርጉ يا رب ዝናቡን ልታመጣልን ነው ማለት ነው። ምልክት ነው አይሆን ነገር ኸውፍ ግን ይቅደም ይቅደማል አላህ እሱ ስላየ ዝናብ ሊመጣልን ነው ብለህ መፎከር የለብህም። በላ ቢሆንስ አብሮ ያለው ነብዩ ሰለላሁ ዐለይሂ ወሰለም ዳመና ሲያዩ ይንበረከካሉ። ያ ረቢ ረህመት አድርግልን ቅጣት እንዳታደርግ። እንዴ ያ ረሱላህ ዳመና ዝናብ አይደል ይዞ የሚመጣው? አይ ጉድ አላየህም? ዝናብ መስሏቸው ሰዎች እንደተቀጡ በእንዲህ ያለ ዳመና አላየህም አልሰማህም ወይ አሉ ነብይ ሰለላሁ ዐለይሂ ወሰለም። ዳመና ሁሉ ዝናብ ይዞ አይመጣም። አንዳንድ ጊዜ በረዶም እኮ ይዞ ይመጣል አይደል? ወዩንሽኡ ሰሓበ ሲቃል ከባባድ ዳመናዎችንም የሚፈጥር እሱ ነው። ምንም ባልነበረበት አንድ ጊዜ ግጥምጥም አድርጎ ሰማይን ምድር ጨለማ ሌሊት የሚያስመስል ዳመና የሚፈጥር ነው። ማን ሰብስቦ ነው ያንን አንድ ላይ እዚያ አከማችቶ آيين اللي قارن لنا درد السكال هنا ويسبح الرعد الرعد دمو جمس ونو يهي ميشوه السو سيشوه لا الله سبحانه وتعالى تسبيح يا درجة الله اللي يا مسجل يا ودس يا قدسنا يا الله يا يا مقدسنا يا الله يا أدانا يا الله بحمده مع حمده باو بمعنى معنى كسون كما مسجل قاره ጣዖታት ከሚያመልኩት አጉል እምነት ካላቸው ሰዎች እያጸዳ ነው አላህን ወኢን ሚን ሸይእን ኢላ ዩሰቢሑ ቢሐምዲህ ሁሉ ነገር ለአላህ ስብሓነሁ ወተዓላ ከማመስገን ጋራ ያወድሰዋል ያጠራዋል የራዕዱም እንደዚሁ ነው ወልመላኢከቱ መላይኮችም ዩሰቢሑን ሚን ኺፈትህ ፈርተውት ወዩርሲሉ ሰዋዕቅ ቅጣቱን ይልካል አላህ ፈዩሲቡ ቢሃ መን የሻ በዚያ በቅጣቱ የፈለገውን ያገኛል። መብረቁ ሲመጣ ቅጣት የአላህ ቅጣት ነው። ከሁለት ላሞች አንዷን ቀንዷን መቷት ይሄዳል። ከአስር ሰዎች አንዱን ሊመታው ይችላል። ወሁም ዩጃዲሉነ ፊላህ እነሱ በአላህ ይከራከራሉ። አላህ ግን በየቀኑ በየደቂቃው በየሰከንዱ የሚያሳያቸው ይህን የመሰለ ተአምር ነው። ወሁወ ሸዲዱል ሚሃል ቅጣተ ብርቱ ነው አላህ ስብሓነሁ ወተዓላ المحال أي القوة والمماحلة والعذاب ማንም ሰው አነ ሊኩል ፈርድ መላኢካ እያንዳንዱ ግለሰብ መላኢካ ያለበት መሆኑን እኔም አንተም ማ የልፊዙ ሚን ቀውልን ኢላ ለደይህ ረቂቡን ዓቲድ አላህ ስብሓንሁ ወተዓላ ከሚያሳያቸው ተአምሮች መካከል በዝናብ ውስጥ የሚታዩ ተአምሮች ናቸው አንዱ ዳመና ዳመና ትንሽ ጊዜ ቆይተ ፀሐይ አንገበገበች ስትል ቆይተ ቀና ስትል ግጥም ብሏል። ማን አከማቸው? ማን አሰባሰበው? ከየት መጣ? ሌላው መብረቁ ይሄ የሚጮኸው ከዚያ ያ የሚያበራው ደግሞ እነዚህ ተአምሮች ኸውፈን ወጠማዓን ነው እንድንፈራ ከአላህም ተስፋ እንድናደርግ ሁልጊዜ ሊፈራ የሚገባው አላህ ነው። ተስፋ ሊደረግ የሚገባውም ከሱ ብቻ ነው። አላህ እኛን ያለብንን ፈተናችንን እንዲለውጥልን ከፈለግነ እኛ እስክንለወጥ አንተ ሳትለወጥ ግን ከአላህ ውሳኔ ይለወጥልኝ ማለት አስቸጋሪ ነው إن الله لا يغير ما بقوم حتى يغيروا ما بأنفسهم استياهون በተጨባጭ እንዲለወጥ ከተፈለገ ራሳችን ለለውጥ እንዘጋጅ ራሳችን ቤታችን ቁጭ ብለን አምስት ደቂቃ አስር ደቂቃ ኤና ቢበሉና ይሄ ጥሩ ስራ የሰራችሁ በቃ በዚህ በአራት ወር በአምስት ወር ውስጥ ባለፈው አመት ውስጥ እኔ ምን ጥሩ ነገሮች አስመዝግቤያለሁ። የሚገርምህ እኮ አንዳንድ ሰው እንዲህ ብሎ ተቀምጦ መመዝገብ ቢጀምር አንድ እንኳን እዚህ ግባ የሚባል ኸይር ስራ ሳይሰራ ያገኘዋል። ራሱ ለሰው ይንገር ማለት አይደለም እኮ ሪፖርት ለኛ ያቅርብ ማለት አይደለም። ለራሱ ራሱን በራሱ B ላይ ደግሞ መጥፎ ስራዎችን ያስወግድ። ሴቶች ጋር ቁጭ ብዬ ነበር፣ እንዲህ ሳደርግ ነበር፣ ሰው ሳማ ነበር ምናምን ሲመዘግበው እኮ ጉድ ነው። ለራሱ ለራሱ ያስጠላዋል ማንነቱ። ይህን ካደረገ ራሱን ያርማል። ያለፈው አልፏል አይደል መቼስ ያለፈው መሰረጃው ምንድነው? ወደ አላህ መመለስ ነው፣ እስትግፋር ማድረግ ነው። ከዚያ በኋላ ከዚህ በኋላ ያ ነገር ላይ እንዳይወጭ ያርማል? እንዲህ ለውጥ እያረክ ከመጣ ችግር አለው አላህ ከንፍሮ መካከል በደረቅ ባቄላ እንደሚወጣ ሊያወጣ ይችላል። አንዳንዱ እኮ የምን ቢሆን ምን የሁሉ እንግዲህ በሁሉ የመጣ በላ እንዴት ላመልጠው ነው ይላል ሁሉም ያለ ከፊል እንዳሰራ ተብሏል ከዚህ በኋላ እኔ ከዚህ መካከል የት ላመልጥ ነው አንተ ምን አገባ አንተ የምትችለውን ስራ እንጂ ለምን ለሚችለው አትሰጠውም ሀሳብህን ችግሩ እኮ የሰው ልጅ እኔ ነኝ በእኔ ዘዴ ነው ማምለጥ ያለብኝ ካለቁ አሁንም ከአላህ ስልጣን ትንሽ እየተጋራ ነው ያለው ማለት ነው ፈውድ አምረክ ኢለላህ እዕመል አንተ ማ አለይክ አንተ ያለብህን ብቻ ስራ ስገድ፣ ጹም፣ ራስህን አስተካክ። ከዚያ በኋላ ጉዳይህን ለአላህ ስጠው። ያ ረብ አንተ ታውቃለህ፣ ከኋላ ከፊቴ ከቀኝ ከግራ ያለውን አንተ ታውቃለህ። ስለዚህ አንተ መፍትሄ አድርግልኝ ነው። አንዳንዱማ እንደውም ማስፈራሪያ፣ ወንጀል ሲደጋገም እንደ ጧዓ ይታያል። አረባትን በል የማይችሉትን ይላል። ሞኝ ነህ በቃ። ለምንድን ነው የማይችሉት? አንተ እንኳን ችለሃል እዚህ ሰው ሀገር መኖር አይደል? እነሱ ማባረር ምን ያጥፋቸዋል? አልተለመደም? ያጋፉ አውሮፕላን ሊያጡ ነው። በእግር ይነዱሃል። በቃ ዳር ላይ አድርሰው ባህር አጠገብ በቃ ብትፈልግ ባህር ግባ ይለዋል። እላለሁ ሰው አይደል? ላኪን አንተ ፈውድ አምረከ ኢለላህ። አንዳንዱ ስራ አይሳካለችም። በቃ በጉልበት ነው። ከዚያ በኋላ ግድግዳ ነው። በቃ ጠረጴዛ መምታት ነው። ምን ሆነ ነው ስራ አጥቼ እና ጠረጴዛ ሁለት አንተ ብትናደድ ምን ታገኛለህ? ሚስቱ ጋር መጣላት ነው፣ ቤተሰቡ ጋር መጋጨት። ምን ሆነ ነው? ስራ አጥቼ አሪያ በሩን አላወቀውም እኮ በየት ነው የሚከደው? ፈውድ አምረክ ኢለላህ። እቺ መስጂድ ግባና ቁጭ ብለህ አላህ ስብሓነሁ ወተዓላ ጠይቅ። አንዳንዱ እኮ ስራ የሚያገኘው ወንጀል ላይ የሆነበት ሰው አለ። ወንጀል ላይ እኔ እንዲያው አሁንማ እንግዲህ የጅዳ ሰው ሆንኩ አይደለ ጉድ ጉድ እሰማለሁ በየቀኑ እኮ ነው አንዳንዶቹ ገበያቸው ሚሽዋራቸው የሚወጣላቸው የሰርግ ቀን ነው ሰርጉ ደግሞ እኮ ይሄ ደህናው ሰርግ እንዳይመስል ያ ሰማይና ምድርን ሊያነቃንቅ የሚችል ለውላ ሕልሙላህ عز وجل እኛ አንዳችንም እዚህ መሬት ላይ መኖር የለባችን ተብሎ ሊያስጠርገን የሚችል ሸርዓን ወዐቅለን እንገርማችሁ እቤት ውስጥ ወንድ መጣ ምን ብላ የምትጠይቅ ሴት ይሉሃል ምን ለብሳ ነው የምትሄደው አሉ እኔ ያ ተነግሮ የነበር የፋሽኑ ስም ማሐፈዝ አቃተኝ ፈረንጀኛ ነዋ እኔ ፈረንጀኛ አልታደልኩኝ አረ እንኳን ቀረብኝ ምን ይቀርብኝ ፋሽን ኢብሊስ ምናምን አለ ቢቀርብኝ ምን ይቀራል ይሄን ለብሰው ለሚጨፍሩበት አጅነቢ ጋር ሄደው ለሚጨፍሩበት ሰርግ አመላላሾች እናንተ ናቸው አሉ። እናንተ ካልወሰዳችኋቸው ማን ይወስዳችኋል ታዲያ? በሚሽዋር ሰርግ ላይ በአላህ ሰርግ እረ ሂጅ አላውቅም እንትን ምናምን ምንድን ነው የሚባለው? ቀስር አዳራሽ አልሄዳትም። አይ እኔ በቃ አድርሼ እየመጣሁ ነው ና ውሰደን ብለውኛል ለምን ታመላልሳለህ አንተ? የማን አመላለሻ ነህ? የማን ድልድይ ነህ? የማን ሹፌር ነህ? እናንተ ባትወስዷቸው እኮ ይሄ ወንጀል አይሰራም። ለዚህ በር ከፍታችሁ ወስዳችሁ የምታደርሱ ሰዎች በዚህ ምክንያት የሚወርደው በላ የመጀመሪያ እናንተ እንደዛገኙ ለመኪናችሁ አታዝኑ። አሁን እኮ እዚያ ትራፊክ ቢይዘው አይ ጌታዬ ምን አድርጌ ነው ሊል እኮ ነው ኢቃማው ቢበጠስበት እንደዚህ ቢቆረጥበት አንድ ጊዜ አይደለም ሶስት ጊዜ ቢቆረጥበት የሰው አይገባው ለምን ይዘክር እንደውም ደንበኞች ስለነበሩ ቢሰል ቢሰል ባኪስ ወልፋፊ ማለ አልቃሿም ማስለቃሿም ምን የሚያስከፉ ናቸዋል ስለዚህ لا يغير ما بقوم حتى يغير ما بأنفسهم ዝም ብለህ እዚያው አለህበት ላይ እየረገጥክ አላህ ይመለስልኝ ይታረቀኝ ማለት የለም። እስኪ ለወጥ በሉ ትንሽ እዚህ ተቀምጦ እኮ አመት እስከ አመት አንድ ቀን ዑምራ ያላደረጋለ ጸሎት እንዳይ ነው። እኔ ገሌ አለን አልተጻፈ ላያችን ላይ ግን ውስጡ እኮ ደንገጥ ይላል። ባይደረግስ የሚለኝ ይኖራል እኮ አሁን ዋጅብ ነው እንደ ነው ደግሞ የቤት የሚገርማችሁ የምሰማው እኮ ነው ደግሞ የቤት ባለቤት ከሆነ አጅነብይ አይሆንም አሉ ላሉ ሲሉ ባላ ሰምቼ ነው ሰምቼ ነው ድሮ አንድ ድሮ አንድ የሞኝነት ስራ እናቅ ነበር የሸኾቹ ሚስት አጅነቢ አይሆኑም እንል ነበር እኛ እናታችን እያለ የሸኽ ሚስት እናት ትሆናለች እኛ እንኳን ትንሽ ምክንያት ነበረችን። ያው ሸኾቻችንን እንደ ነቢይ ስለምናያቸው የነቢይ ሚስቶች ደግሞ እናቶቻችሁ ናቸው ስላለ ነበር የምንለው እኛ። መረጃው ትክክል ነው ማለት አይደለም፣ እንደው ገለጡ የተነሳበት ይህ እናንተ ገለጥ ከየት መጥቶ ነው? ሹቃ ስታከራዩ ጊዜ በቃ ሁላቸውንም ኒካ ሰራችኋቸው መሰላቸው። እንኳን ሹቃ የተከራዩ አይደለም ከምስራቅና ከምዕራብ መጥተው አይደለም የሚስት እህት አጅነቢ ናት አይደል አልሐሙል መውት ዋርሳና ይሄ ምንድን ነው ዋርሳ ለወንድ ነው የሴቷ ደግሞ ሊሆን ትባለው አልሙሂም የሚስት የባል ወንድም ሞት ነው አሉ ነቢ ስለ ላ ትልቅ አደጋው እሱ ነው ተጠንቀቁ ነው ብዙ ነገር አለ ከዚህ በላይ እንግዲህ ብዙ ኢንፎርሜሽኑ ሲደርሰ ይነግራቸዋል